ይህ ክፍል ሰባት የአቂዳ ትምህርት ነው። ብስምላህ الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحابته أجمعين ውድ የፕሮግራማችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ በክፍል ስድስት ትምህርታችን የተወሰኑ ነጥቦችን አይተን ነበር በተውሂድ አልኡሉሂያ ዙሪያ ያሉ የቁርአን ማስረጃዎችን ቀሪዎችን ዛሬ በማየት ትምህርታችንን እንቀጥላለን ብኢዝንላህ ተዓላ እንግዲህ አራተኛው ነጥብ አራተኛው ነጥብ አላህ ስብሓንሁ ወተዓላ መጽሐፍቶችን መላኩን የገለጸበት ነው መጽሐፎች የተላኩበት ما هو المقصود من إنزال الكتاب إلهية ለምንድን ነው አላህ ከሰማይ ሰማያዊ መጽሐፍቶች የወረዱት ከላይ ምንድን ነው ይሄ ሰበቡ የሚለውን ለመግለጽ አላህ ስብሓን ወተዓላ ምን ይላል በዚህ በተባረከ ሱራ ውስጥ ማለት ነው ينزل الملائكة بالروح من أمره على من يشاء من عباده أن أنذروا أنه لا إله إلا أنا فاتقون ይህን እናገኛለን አላህ ምን ይላል ከባሮቹ በሚሻው ሰው ላይ ይላል መላእክትን ከራእይ ጋር በፍቃዱ ያወርዳል ከሃዲዎችን በቅጣት ያኒ አስጠንቅቁ እነሆ ከኔ በቀር ሌላ አምላክ የለም ፍሩኝም ማለትም አሳውቁ በማለት አላሁ ስብሓን ወተዓላ ያወርዳል ይላል ሱረቱ ናህል ሁለት ላይ እዚህ አንቀጽ ላይ አላህ ለምንድን ነው መልእክተኞችን መጽሐፍቶችን የላከው? ራእይ ማለት ከሰማይ ዋህይን መላክ ነው። ቀደሙ ጋር እያያዛል ነብያቶች መላክ ነብያቶች ሲላኩ አብረው መጽሐፍ ይሰጣቸዋል እነዚህ መጽሐፍት የመላክ ዓላማ ምንድን ነው ምንድን አስተምህሮታቸው በውስጣቸው ያለ ነገር ምንድን ነው ከኔ በቀር ሌላ አምላክ የለም አንአንዚሩ አነሁ እንዲያስጠነቅቁ ላኢላሃ ኢላ አና ከኔ በስተቀር ሌላ አምላክ እንደሌለ የሰው ልጆችን እንዲያስተምሩ እንዲያስጠነቅቁ እንዲያስጠነቅቁ ከሌላ ከአላህ ሌላ ሌላ አምላክ አለ ብለው እንዳይዙ ኢላህ የሚለው ያን የሚመለክ ማለት ነው ብለናል ፈተቁኒ እኔን ብቻ ተጠንቀቁን ፍሩኝ ይላል መጽሐፍቶቹ በሙሉ ይሄን ያስተምራሉ አላህ ሰማይን ፈጥሯል ምድርን ፈጥሯል የሚለውን ብቻ አይደለም ትኩረት አድርገው የመጡት በዋነኛነት ተልእኳቸው ይሄ ነው ዋነኛው ተልእኮ የሰው ልጆች አላህን በብቸኝነት እንዲያመልኩ ለሱ ብቻ ተገዢ እንዲሆኑ ለማድረግ ነው በርካታ መጽሐፍቶችን አላሁ ስብሓን ወተላ አወርዷል ዋና ዋናዎቹ አራት ናቸው ዘቡር ፍርቋን توراة إنجيل أن دي آيات من الله سبحانه وتعالى ورا ليش بركاتا كاكن صحوفوش تلفا لكن مثالي صحوف إبراهيم وموسى موسى إن إبراهيم صحوفوش اللي مدبالو تزابيوش فالنزي زوريا ولا فيه በመጽሐፍቶች ማመን ከምለው ስር በስፋት እናያለን። ታዲያ እነዚህ መጽሐፍቶች መላካቸው ባለፈው ትምህርታችን እንዳየነው ከነቢያቶች መላክ ጋር የተያያዘ ነው። ነቢያቶች መጽሐፍ ተሰጥቷቸው ነው የሚላኩት። ታዲያ ይሄ መመሪያ ምንን ነው የሚያስተምረው? ኡሉሂያ አላህ ስብሓነሁ ወተዓላ በብቸኝነት እንዲመለክ የሚያስተምር ነው። ለምንድን ነው ምክንያቱ? ይሄ ጉዳይ ለምንድን ነው ትኩረት የፈለገው? እስኪ አስቡት። አላህ ስብሓነሁ ወተዓላ ይህን ሁሉ መፍጠር ይሄ ሩቡብያውን ብቻ የምናረጋግጥ ከሆነ ይህን ብቻ ማረጋገጥ ማን ነው ሰማይን የፈጠረው? አላህ። ምድርስ? አላህ። እኛንስ? አላህ የሚያበላ የሚያጠጣ ማን ነው? አላህ። ኦኬ خلاص ይሄ ተረጋግጧል። አላህ እኛ ብለናል። ከአንተ ውጭ ሰማይን የፈጠረው ሰው አለ ብለናል አላልንም። እኛ እኮ ይሄን አረጋግጠናል ማለታችን አላህ ግን ያዋጣናል? አዋጣም። ጠይብ አንተ ይሄን ያደረገው አላህ መሆኑን ካወቅ ካረጋገጥክለት በልብ በተግባር ልታሳይ ደግሞ ይገባል። ምክንያቱም ልትፈራው ይገባል። የሰጠኝን ነገር ይወስድብኛል፣ ጤና ሰጥቷል አይደል? ይወስድብኛል ወይ ብለን መፍራት ያለበት እሱን ነው እንጂ በየመንደሩ መዞር የለብህም። ልጅ የሚሰጥ ማን ነው? አላህ። ልጅ ፍለጋ በየመንደሩ መዞር የለብህም፣ በየአዋቂ ቤቱ ይሄን ማድረግ አለበት እኮ ይሄ ኡቡድያ ማለት ይሄ አመል እኮ የሚባለው ነገር شيخ الإسلام ترجمه في نعم. المعلم اسم جامع لكل ما يحبه الله ويرضاه من الأقوال والأفعال الظاهرة والباطنة فأنت قال اسم مالت سم مالت مالت إبادة مالت سم مالت اسم جامع من اللي من اللي ይሄ ስም አላህ የሚወደውን ከስራም ሆነ ከንግግር አላህ የሚወደውን ሁሉ በውስጡ ያቀፈ ስም ነው ምን አልአቅዋል ከንግግርም ከስራም ውጫዊ ሆነ ውስጣዊ ያኔ በልባችን በውስጣችን የምንሰራ ይሆን በውጭም እንደ ጾም እንደ ሰላት እንደ ሀጅ በልብ ደግሞ እንደ ኢማን አላህ አንድ ብቻ መሆኑን መላይካዎች ማመን በአኺራ ማመን በገይር ነገራቶች ማመን መመካት ትጃሎት እንደዚህ ራህባ ረህባ ተወኩል ኸሽያ የሚባሉ ኢባዳዎች አሉ ወደፊት የምናያቸው የልብ ኢባዳዎች ይባላሉ ይህን ማረጋገጥ መቻል አለብህ አንተ ለሌላ የምትሰግድ ከሆነ ምንድን ነው አሁን አንተን ሰማይን አላህ ነው የፈጠረው ትላለህ የሚጎዳኝ የሚጠቅም አላህ ነው ስላለ ሌላ ነገር ደግሞ ታመልካለህ ሌላ ነገር ነው የምትሰግድለት ሌላን ነው የምትጠይቀው ይሰጠኛል ብለህ ይህን ማረጋገጥን ዋጋል በተግባር ማሳየት መቻል አለብህ ነው አላህ ብቻ የሚሰጥ መሆኑን ማረጋገጥ በምላስ ብቻ አይደለም፣ በተግባር አላህ ብቻ የሚሰጥ መሆኑን ካወቅ እሱን ብቻ መለመን አለብህ ነው። ልመና ኢባዳ ነውና ስለዚህ ነው ይሄ ኡሉሂያ አሳሳቢ የሆነው ማለት ነው። እና እነዚህ መጽሐፍቶች ይሄንን በደንብ አድርገው አብራርተው እንዲያስተምሩ ተደርገው የተላኩ ናቸው። በሌላ ጊዜ ደግሞ አላህ ስብሓነሁ ወተዓላ ምን እንዴት ገልጾታል ይህን ተውሂድ ለተውሂድ ባለቤቶች በዱንያም ሆነ በአኺራ ያዘጋጀላቸው ትልቅ ሚንዳ በመግለጽ አላህ ስብሓነሁ ወተዓላ የተውሂድ አልኡሉሂያን ትምህርት አስተላልፏል ከዚህ ጋር በማያያዝ ማለት ነው በሱረቱ الأنعام 82 ላይ الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون ይላል እነዛ ያመኑና እምነታቸውንም በበደል ያልቀላቀሉ እነዛ ለእነሱ ጸጥታ አለላቸው ይላል እነሱም የተመሩ ናቸው ይላል አላህ ስብሓን ወተዓላ እዚህ ጋር ምንድን ነው ያመጣው የቱ ጋር ነው ተውሂድ አልኡሉሂያ ያለው በዚህ አንቀጽ ውስጥ الذين آمنوا እነዛ ያመኑ ያመኑ ማለት በአላህ ስብሓን ወተዓላ ያመኑ ነው بجميع شوائب الإيمان በሁሉም የኢማን ቅርንጫፎች የሚያምኑ በመላይካ የሚያምኑ በመጽሐፍቶች በነቢያቶች ስድስቱ እምነት መሰረቶች በአጠቃላይ ልታመንባቸው በሚገቡ በእስልምና ውስጥ የመጡትን በገይብ ነገራቶች ሁሉ የሚያምኑ ይህን ሁሉ ያጠቃልላል ወለም የልቢሱ ይላል አላህ ከዚህ በኋላ ምናለ ወለም የልቢሱ ኢማነሁም ብዙልምን ከዛም ኢማናቸውን ይሄን እምነታቸውን ደግሞ በበደል ያልቀላቀሉ በደል ማለት እዚህ ጋር ሽርክ ማለት ነው ሽርክ ማለት ነው ظلم ማለት በአረብኛ ወضع شيء بغير موضعه አንድን ነገር ያለ ቦታ ማስቀመጥ በደል ይባላል በአረብኛ በደል ይህ ትልቅ በደል ነው ሽርክ በሌላ አንቀጽ ውስጥ አራ አላህ አራርቶ ነብዩ ሰለላሁ ዐለይሂ ወሰለም ልክ ለሰሃቦቻቸው ባስተማሩበት ጊዜ ማለት ነው የሉቅማንን ንግግር አልሰማችሁንም ወይ ብሎ የተናገሩት ሌላ ጊዜ ላይ እናነሳዋለን ማለት ነው። እነ ሽርክ ብሎ አለ። እነ ሽርክ ለዙልሙን አዚም፣ ሽርክ ታላቅ በደል ነው አለ። የበደሎች ሁሉ አለቃ ዋና በደል ምንድን ነው? ሽርክ ነው። ቅድም እንዳልነው በለዝ አንድን ነገር ያለቦታው ማስቀመጥ ነው ካልን በቋንቋ ደረጃ እንኳን አንተ መመለክ ያለበት አላህ ሆኖ ሳለ ሌላ አካል አመለክ ሼክን በል ነብይን በል መላይካን በል የሆነ ነገር ታመልካለህ እዚህ ጋር ይህ በደል አለ እንዴ በደል ነው ለዚህ ነው ዙልም ተብሎ እዚህ ጋር የተጠቀሰው ማለት ነው ኢነ ዙልማ እነ ሽርክ ለዙልሙን አዚም የተባለው ይህን ይፈታዋል። ይህን ያላደረጉ ሰዎች ያመኑ ከዛም ይሄ ኢማናቸውን በዚህ በደል በሽርክ ያልቀላቀሉ ይላል አላህ ስብሓነሁ ወተዓላ ለሁሙል አምኑ ጸጥታ አላቸው ይላል ፊ ወልአኺራ በዱንያም በሰላም ይኖራሉ ተረጋግተው ሰላም አግኝተው የሚኖሩ ናቸው ውስጣዊ ሰላምም ሆነ ውጫዊ ሰላማቸው ያረጋግጥላቸዋል ወሁም ሙህተዱን የተመሩም ናቸው ቀጥተኛ ጎዳናን የያዙ ናቸው ከዚህ የበለጠ ቀጥተኛ ጎዳና የት አለ የለም ትክክለኛ ኢማን ያላቸውና ይሄ ኢማን ከሽርክ የነጻ ከሆነና በዚህ ላይ ካሉ ሰዎች ከዚህ የበለጠ ሂዳያ የለም የሚፈለገውን ነገር አግኝተዋል እነሱ ስለዚህ በዚህ ዱንያ ላይ በሰላም ይኖራሉ አስለም መጀመሪያው ሰላማቸው የተጠበቀ ይሆናል ደስተኛ ህይወት ይመራሉ ምንም ጭንቀት የለባቸውም ወላሂ የሽርክ ባለቤቶች ብትመለከቷቸው በከፍተኛ ችግር ውስጥ ነው ያሉት ለምን የማይፈሩት ነገር የለም አስለን አላህን የማይፈራ አካል ሁሉም ነገር ያስፈራዋል ሁሉም ነገር ይፈራል አላህን የሚፈራ ደግሞ ሁሉም ነገር እሱን ይፈራዋል ሁሉም እሱን ይፈራዋል ይህን ደግነት ጠንካራ የአላህ ባሪያ እያንዳንዱ ነገር ይፈራል ካልሆነ ግን ጩጫንን እንኳን ይፈራል ማለት ነው ይጎዳኛል ብለው አስቡ አሁን የሽርክ ባለቤቶች በምን አይነት ህይወት ውስጥ ህይወት ውስጥ እንደምኖሩ እነዚህ በዙልም ኢማናቸውን የሚቀላቅሉት ማለት ነው አምን የሚባል ደህንነት ጸጥታ የሚባል ነገር ነው ዘንድ የለም ወላ ፊልቀልብ በቀልባቸውም ይሁን በውጪ አያገኙትም አራምባና ቆቦ ናቸው ምክንያቱም ለምሳሌ እዩዋቸው። እነዚህ ሙሽሪኮች በእናንተ አካባቢ ያሉትን በተለያየ መልኩ የተተበተቡ ናቸው። ይህን ካላደረግኩኝ እንዲህ ይሆናለሁ ይላል። ስጋት በስጋት ይህን ካላደረግኩ እንደዚህ ይሆናለሁ ይላል። ከቤት ከወጣ የሆነ ነገር ከመጣበት በቃ ዛሬ ዘዴ ሰው አይደለም አይሳካልኝም ይላል። ጉዞውን ሁሉ ይሰርዛል ማለት ነው። በልጅ ላይ ስንት ነገር ተመትባሉ በቤታቸው ላይ ስንት ነገር ተመትባሉ በማሳቸው ላይ ስንት ነገር ያደርጋሉ። እንደ ጭንቀት በጭንቀት ነው ህይወታችን ኑሯቸው ሁሉ አስቸጋሪ ነው። ወደፊት እናየዋለን እና አምን የምባል ነገር ጸጥታ የሚባል ነገር ሊያዩም አይችሉም ነው እና ይህን የሚያገኙት ማን ናቸው? የሰው ባለቤቶች ናቸው። በአኼራት ጀሀነም ነው የሚገቡት። ከጀነት ጋር ፈጽሞ ግንኙነት የላቸው። ሌላው አምስተኛው ነጥብ ስድስተኛው ነጥብ አላሁ ስብሓነሁ ወተዓላ በምን መልኩ ያመጣዋል? ከተቃራኒ ከዚህ ተውሂድ ተቃራኒ በማስጠንቀቅ ዙሪያ ደግሞ ወይም ደግሞ አሳሳቢነትን በመግለጽ አላህ ስብሓን ወተዓላ ሲያመጣውም እናገኛለን ሽርክና አደገኝነቱን እንደዚሁም ደግሞ ለነሱ ለሽርክ ባለቤቶች ምን እንዳዘጋጀላቸው አላህ ስብሓን ወተዓላ በመግለጽ የሰው ልጆችን ያስጠነቅቃል በሱረቱ ልማኢዳ ሰባ ሁለት ላይ إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار ዝም ብለን አይደለም እኮ የተውሂድን አልኡሉሂያን አሳሳቢነት የምንናገረው እነዚህ ጠንካራ ማስረጃዎች ስላሉ ነው። ምን ያው አላህ እነሆ ይላል መን ዩሽሪክ ቢላህ በአላህ የሚያጋራ فالله يقرص فقد حرم الله عليه الجنة ومأواه النار وما للظالمين من أنصار بأنسوا الله سبحانه وتعالى جنة إما دروال من هو يريدكم إساف ناس وما للظالمين من أنصار لبداوش عياشنا ወማለት ዛሊሚን ቅድም ምን ብለናል? ወለም የልብሱ ኢማንሁም ቢዙልም ብለናል አይደል? ወማለት ዛሊሚን ለእነዚህ ሙሽሪኮች ማለት ነው። በሽርክ እየፈሰረው ነው። ለበዳዮች ማለት ለሽርክ ፈጻሚዎች፣ ለአጋሪዎች ማለት ነው። ምንም እርዳታ የላቸውም ይላል። ምን አንሷር ምንም እርዳታ የላቸውም። የሚረዳቸው አካል የለም። በሌላ አንቀጽ አላህ ወላ ተጅአል ማዓ አላህ ኢላሃን አኸር فتلقى في جهنم ملوما مدحورا الى سوره الاسراء والمعراج قال لهم بردلا املاك اتدرك يتوكس يتبررك هنا فجهنم مستد على الله النايا يتوهيد الألوهينا لجيت أن يدرقوا هنا شرك بذي بتوهيد الألوهينا وست شرك يلي ያኒ ከአላህ ጋር ሌላን አካል የሚያጋራ የሚያመልክ አካል የሚያመልክ ሰው ምንድነው ነው የተደገሰለት? ፈጽሞ ከአላህ ምህረት የሚባል ነገር አያገኝም። በጣም አሳሳቢ የሰው ልጆች ደጋግሞ ሊያስቡበት የሚገባ ራሳቸውን ሊፈትሹ የሚገባው ከዚህ ወንጀል ነው። መን ዩሽሪክ ቢላህ በአላህ የሚያጋራ ምክንያቱም ፈቀድ ሐረመ አላሁ አላህ እርም አድርጓል ጀነትን ፈጽሞ ጀነት አይገባም ፈጽሞ ጀነት አይገባም የፈለገ አይነት ስራ እንኳን ቢሰራ ማለት ነው የምድር የሰማይ ሙሉ ስራ ቢኖረው እንኳን ከጀነት ጋር አይገናኝም ይህን አላህ እርም አድርጎበታል በዚህ ጥንቃቄ ማድረግ ያስፈልጋል ማለት ነው ይሄ ነው አሳሳቢነቱ ይሄ ነው ለየት የሚያደርገው ይህን የተውሂድ ክፍል ከአላህ ምህረት የማያስገኝ ነው። አላህ ዘንድ የተጣልክ የተረሳ ሆነ የተወቀስ ሆነ ትገባለህ ነበር ወላ ተጅዐል መዐላህ ኢላሃን አኸር ፈቱልቃ ፊ ጀሀነመ መሉመን መድሑራ ከአላህ ጋር ሌላ አምላክ አድርገህ የምትይዝ ከሆነና የምታጋራ ከሆነ የተወቀስ የተባረክ ጀነት የተባረክ ከራቅ ሆነ ከገሀነም ውስጥ ትጣላለህ ትጣላለህ ትረሳለህ ተጥለህ ትቀራለህ ማንም ከዚህ መጥቶ ሊያወጣ ሊረዳ ሊያግዝ የሚችል አካል የለም በዚህ ምድር ላይ ስትጠራቸው ስታመልካቸው የኖርኳቸው ሰዎች በሙሉ የዛን ቀን ጠላት ነው የሚሆኑት ጠላት አንዱ ለአንዱ ጠላት ነው የሚሆኑ ሼጣንም ሆነ እያንዳንዱ እኛ ከእናንተ ንጹህ ነን ይላል የለንበትም ነው የሚለው ሼጣን ራሱ እዚህ ጋር ሰው ልጆችን እንደዚህ አድርጎ እኒ በሪኦ ምን ከይላል የውመል ቅያማ እኔ ካንተ ንጹህ ነኝ እኔ አፋፉ ላይ ያለ እኔ አላህን እፈራለሁ የለውበትም ነው የሚለው ማንም ሊያግዝህ አይችልም ዛሬ አብረህ የምታደገድጋቸው የምትንበረክትላቸው አካላት ነገ አላህ ፊት አንዳች ነገር ቅንጣት ሊያድኑ አይችሉም በዚህ መልኩ አላህ ስብሓን ወተዓላ ገልጿል ይሄ እንግዲህ በቁርአን ውስጥ ያለው ለማስረጃነት የተጠቀምባቸው የተወሰኑ የሆኑ የተባረኩ አንቀጾች ናቸው። ከዚህ በኋላ ደግሞ የተወሰኑ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲሶችን እንመልከት። በዚህ ዙሪያ ያሉትን በተውሂድ አልኡሉሂያ ዙሪያ ነቢ ስ ሰለም ምንድን ያሉት? በእርግጥ የቁርአን አንቀጾች በርካታ ናቸው፣ አንጨረሳቸውም። እስኪ ከነቢዩ ስ ሰለም ሱና ደግሞ የተወሰኑትን ነጥቦች እኔ ما رواه البخاري في صحيحه عن معاذ بن جبل رضي الله عنه قال قال النبي صلى الله عليه وسلم يا معاذ أتدري ما حق الله على العباد بخاري تزكم حديث كمعاذ بن جبل رضي الله عنه وكان صلى الله عليه وسلم قال معاذ بن جبل قال النبي صلى الله عليه وسلم نبي صلى الله عليه عليه بلوى يا معاذ معاذ هو يعلم ሙዓዝ ሆይ አላህ ከባሮች ላይ ያለው መብት ወይም ሐቅ ታውቃለህን አሉኝ አለ አተድሪ ማ ሐቁ ላህ አላ ልዒባድ ቃል አላሁ ወረሱሉሁ አዕለም ሙዓዝ ምን ይላል አላህና መልእክተኛው ናቸው የሚያውቁት ይላል ነቢዩም ሰለላሁ ዐለይሂ ወሰለም ምን አሉት? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም أن يعبدوه ولا يشركوا به شيئا إيه حق من المتاقل إيه الله درس أن يعبدوه ولا يشركوا به شيئا اللهم ببتنين لك يا ملكوت من لم تقربت اسم بك مملك هنا إيه አላህ ከነሱ ላይ ያለው ሐቅ ይሄ አተድሪ ማ ሐቁሁም አለኝ እነሱ ደግሞ ከአላህ ላይ ያላቸውን ሐቅ መብሳቃልን ብለዋል አላህ ወረሱሉሁ አለም አላህና መልእክተኛው ያውቃሉ አልኩኝ ቃል ብለዋሉት አላ ዩዓዚበሁም ይሄን ካደረጉ አላህ ላይ ይቀጣቸው የሰው ልጆች በአላህ የማያጋሩ ከሆኑ አላህም በንጹህ ልቦናቸው በተውሂድ ከተገናኙት አላህ ላይቀጣቸው ይሄ መብት አላቸው ከአላህ ላይ ይሄ ሀቅ አላቸው ይሄ ትልቅ ሀዲስ ነው ቡኻሪ የዘገቡት ሀዲስ ነቢዩ ሰለላሁ ላሁ ወሰለም በደንብ አድርገው አስተምረዋል አላህ ከሰው ልጆች ላይ ያለው መብት ምንድን ነው ቅድም በቁርአን አረጋግጠን እንደመጣን ሁሉ ከአላህ ጋር ማንንም ሳያጋሩ አላህን በብቸኝነት ማምለክ ነው ዋናው ቁም ነገር ይሄ ነው አላህ የሚፈልገው ከሽርቅ ሙሉ በሙሉ እንዲጸዱና እንዲርቁ ይህን ካደረጉ በኋላ ምንድን ነው የምጠበቅባቸው ይህን አድርገው አላህ ዘንድ ከተገናኙ ደግሞ አላህ ላይቀጣቸው በራሱ ላይ ሀቅ ይሄ አላህ ስብሓን ወተዓላ አልቀጣቸውም ብሏል ማለት ነው ሌላ ሁለተኛ ሐዲስ وعن ابن عباس رضي الله عنه قال لما بعث النبي صلى الله عليه وسلم معاذ نحو اليمن قال له ابن عباس من الآن معاذ ولا يمن بلاقبت ጊዜ النبي صلى الله عليه وسلم من قالت إنك تقدم على قوم من أهل الكتاب فليكن أول ما تدعوهم إلى أن يوحدوا الله تعالى فإذا عرفوا ذلك فأخبرهم أن الله فرض عليهم خمس صلوات إلى آخر الحديث النبي صلى الله عليه وسلم إنه قدم نسانه الصحابي معاذ بن جبل ወደ የመን ልከው ነበረ ለማ እንዲያስተምራቸው ጥሪ እንዲያደርግላቸው እዛ አካባቢ ዳዋ እንዲያደርግ ከሰሃቦች በእውቀቱ የታወቀ ነበር በዛን ጊዜ ይህን ተልእኮ ይዞ ሙዓዝ ወደ የመን ከመሄዱ በፊት ነቢ ስለ ላሁ ወሰለም የዳዋ ስልት ጥሪውን ከየት መጀመር እንዳለበት በመጀመሪያ ደረጃ ላይ እንዴት አድርጎ ዳዋ ማድረግ እንዳለበት ከምን መጥራት እንዳለበት አስጠነቀቁት መከሩት ነገሩት ያ ሙዓዝ እንተብህ አንተ አረብ ኪታቦችን ነው የምታገኛቸው ተራ ሰዎች አይደለም የተውራት ሰዎች ናቸው። አህለ ኪታብ ማለት ተውራትና እንጅልን የሚያውቁ የመጽሐፍ ባለቤቶችን ታገኛቸዋለህ። ቀደምት ሰማያዊ ሃይማኖቶች ተከታይ ናቸው። ስለዚህ እነዚህን ሰዎች ጥሪ የምታደርግላቸው በመጀመሪያ ደረጃ ምንድን ነው? ከአላህ በስተቀር ሌላ የሚመለክ አምላክ እንደሌለ እንዲመሰክሩ ነው መሆን ያለበት። ለዚህ ነው ጥሪ የምታደርግላቸው። ይህን ከተቀበሉ አላህ አምስት አውቀት ሰላትን ግዴታ እንዳደረገባቸው ንገራቸው። ይህ ከተቀበሉ ደግሞ ዘካ ግዴታ እንደተደረገባቸው ነገራቸው ትኡኸዙ ምን አግኒያህም ወቱረዱ ኢላ አላ ከሀብታሞቻቸው ተወስዳ በድሆቻቸው የምትመለስ የሆነችን ዘካ ግዴታ እንዳደረገባቸው እያሉ አምስቱንም እንዲያስተምር በተርቲብ ነገሩት ማለት ነው። እዚህ ጋር ነቢ ስ ሰለም ዋህድን ስልኩ በመጀመሪያ ደረጃ የነገሩት ምንድን ነው? በመጀመሪያ ጥሪ መሆን ያለበት ምንድን ነው? ኢባዳ በአላህ ብቻ እንዲደረግ ይሄን እንዲያረጋግጡ ነው ላኢላሃ ኢላላህ እንዲሉ ከአላህ በስተቀር ማንም የሚመለክ አምላክ በእውነት እንደሌለ እንዲመሰክሩና ይሄን በተግባር እንዲያረጋግጡ የማድረግ ስራን ነው ያዘዙት ለዚህ ነው አሁን በዳዋ ውስጥ ማለት ነው ሰዎችን ሰማይ ምድር የፈጠረው አላህ ብቻ ነው ብላችሁ አታስተምሩ የሚባለው የዚህ ችግር የለም ነው በዚህ ዙሪያ ብቻ የሚንቀሳቀሱ አካላቶች አሉ። ሰማይ ማን ፈጠረ? አላህ። ምድርን ማን ፈጠረ? አላህ። የሚያበላህ ማን ነው? አላህ። የሚቀሰቅስ ማን ነው? አላህ። አያችሁ የሚሉ ሰዎች አሉ። ይሄ ቀላል ነው በጣም። ለዚህ ነው ሰዎችም አላህ አላህ ይላሉ በቀላሉ የሚመልሱት። ሌላን አካል ሲጠሩ አታያቸውም። ምንም እንኳን ይሄ ስብስብ አላህን የሚያመልኩ ናቸው ብለን ባንላቸውም ብዙ የምንታዘባቸው ነገሮች አሉ። በርካታ ሙሽሪኮች ተሰባሰቡበት ቦታ ሲሄድና ምድርን ማን ፈጠረ? አላህ ይላሉ በጀማዓ በአንድ ጊዜ መስጊድ ውስጥ። አባደር ነው፣ አብዱልቃድር ጀላኒ ነው፣ ሼክ ፉላን ነው፣ ሼክ አጥባሪ ናቸው፣ እንደዚህ ናቸው አይሉም። አላህ ነው ነው የሚለው ነገር ግን እነዚህ ሰዎች ሌላ ኢባዳ ቀብርን ሲያመልኩ ሲጠውፉ ታያቸዋል። እነዚህ ሰዎች ከዚህ አያስጠነቅቋቸውም። ነቢያዊው ዳዕዋ ከዚህ አይደለም የጀመረው። የነቢዩ ዳዕዋ ትኩረቱን ያደረገው ሰማይ የፈጠረው አላህ መሆኑን የሰው ልጆች እንዲያውቁ አይደለም። በዋነኛነት ምንድ መሳዳ ይሄን ሰማይ የፈጠረውን ሰዎች ራሳቸው ስለሚያውቁት እሱን ከማረጋገጥም ጋር ተገዢ እንዲሆኑ ይሄን አምላክ በኢባዳ እንዲያረጋግጡ ነው በዋነኛነት የሚፈልገው ነው። በተውሂድ አሩቡቢያ ብቻ ላይ ትኩረት አድርጋችሁ ጊዜያችሁን እዛ ጋር አትግደሉ ነው። የሰው ልጆች በዚህ አይደለም ችግር ውስጥ የገቡት፣ በአምልኮ ነው። በአምልኮ ሌላን አካል እያመለኩ ስለሚገኙ ከዚህ የሰው ልጆችን ልታድኑና ልጠብቁ ይገባል የሚል ነው። በዋነኛነት ከዚህ መመለስ አለባቸው ነው። طيب ሌላው ነጥብ ነቢ ስለ ላሁ ሰለም ከጠቀሱት ሐዲስ ማለት ነው وعن جابر بن عبد الله رضي الله عنه أن رسول الله صلى الله عليه وسلم كجابر لتوراه من لقي الله لا يشرك به شيئا دخل الجنة ومن لقيه يشرك به شيئا دخل النار رواه مسلم مسلم በዘገቡት ሐዲስ ከጃብር ማለት ነው አላህን የተገናኘ ሰው ይላል አላህን የተገናኘ ሰው መለቀ አላህ ላ ዩሽሪኩ ቢሂ ሸይአ ምንም ሳያጋራበት ማለት ነው ደኸለ ልጀና ስፈት ብሎ ጀነት ይገባል። ጀነት የሚያስገባ ስራ ነው የኡሉሂያ ወመን ለቂየሁ ዩሽሪኩ ቢሂ ሸይአ የሆነን ነገር እያጋራበት ደግሞ አላህን የተገናኘ ሰው دخل النار ይሄ ጀሃነም ገባ ለዚህ ነው አላሁ ስብሓነ ወተዓላ መን ካነ የርጁ ሊቃአ ረቢህ ፈልያዕመል አመለን ሷሊሃ ወላ ዩሽሪክ ቢዒባደቲ ረቢህ አሐዳ ይላል ጌታውን መገናኘት የፈለገ ሰው በመልካም فليعمل عملا صالحا ما كان فلان يسرى نسوى يوم نسرى نسرى ولا يشرك بعبادة ربه الله هم بأم بني عمل كبرده بعمل قد ما ننم أعقارك على الله ولا يشرك بعبادة ربه أحدا ما ننم أعقارا لذينه هي فضل التوحيد نو الله هم كذا جلاني منم ساتة أعقارا يتجلاني وكونا دخل الجنة الله جنة يسكبها إيه يا بني جنة يكبر ምድርና ሰማይ ሙሉ መልካም ስራ ይዞ ነገር ግን በአላህ የሚያጋራው ሰው ደግሞ አላህ ስብሓን ወተዓላ ምህረት የሚባል ነገር አይሰጠውም ጀሃነም ነው የሚገባው በዚህ ዙሪያ በርካታ ሀዲሶች አሉ በርካታ ሀዲሶች አሉ ነቢዩ ሰለላሁ ዐለይሂ ወሰለም የገለጿቸው የሰው ልጆች መጀመሪያ ደረጃ ላይ ማወቅ ያለባቸው ምንድን ነው አላህ ስብሓንሁ ወተዓላ በብቸኝነት ማምለክ መቻል አለባቸው ከእሱ ጋር ማንንም ማጋራት የለባቸውም ነቢ ስ ሰለም ለኸይበር ዕለት ለኸይበር ዘመቻ ዕለት ማለት ነው ይህንን ሰንደቅ አርማ ማለታቸው ነው አላህንና መልእክተኛውን ለሚወድ እነርሱን ለሚወዱ ሰው እሰጣለሁ አለ አላህ በእሱ አማካኝነት ድልን ያጎናጽፈናል ስሉም ተናግሮ ሰሃባዎች ለማን ይሁን ይሄ ሰንደቅ የሚሰጠው በሚል ማን ይሁን የሚረከበው የሚል እርስ በራሳቸው ይህን ነገር ማባላት ጀመሩ። ሲነጋ ነቢ ስ ሰለም ምንድን ነው ያሉት? ሁሉም ቀርቧል እሳቸው ዘንድ ሁሉም ይመኛል ይሄን ነገር ምክንያቱም አላህ የሚወደውና ነብዩ የሚወደው እሱም አላህና ነቢይን የሚወድ ሰው ብሎ ማለት ከዚህ የበለጠ ደረጃ የለምና ተስፋ አደረጉና ተጠጉ ከዛ ነቢ ሰለም አሊ ብን አቡ ጣሊብ የት አለ ብለው ጠየቁ አይኑን ያመዋል ተብሎ ተነገራቸው ላኩበት እንዲመጣ መጣ አልይም አይኑ አዩት ያሞ ነበርና ተፍ ተፍ ብለውበት ነቢ ሰለም በተባረከው ምራቃቸው አይኑን መለሱለት። ፍጹም የሆነ ፈውስን አገኘ። ልክ እንደ አይኑ ምንም ነክቶ እንደማያቅ ነው የሆነው። ከዛ ሰው ሰለም አርማውን ሰንደቁን አስረከሙት ከዛም እንዲህ አሉት፣ ኸይበር ከመስቀያቸው ቦታ ላይ ስትደርስ እዛ እስኪደርስ ድረስ ቀጥል ጉዞ ይላሉት። ከዛ ሲደርስ ደግሞ ለመጀመሪያ ደረጃ ጥሪ ያደርግላቸው። መጀመሪያ ላይ የአላህ መብት ንገራቸው። አላህ በአንተ ሰበብ አንድን ሰው ወደ ቀን ጎዳና መምራቱ ለአንተ ቀይ ግመል ከቀያይ ግመሎች ይበልጥልሃል አሉ ነቢ ሰለም። ምንድን ነው ይሄ መጀመሪያ ላይ የሚደረገው ጥሪ? ልክ መዋዝ ያደረገው ጥሪ ማለት ነው። አላህን በብቸኝነት እንዲያመልኩ ጥሪ ማድረግ ነው። ሌላ አይደለም። ይሄን ነው የምናገኘው ከዚህ ሐዲስ وعن ابن مسعود رضي الله عنه أن رسول الله صلى الله عليه وسلم قال من مات وهو يدعو من دون الله ندا دخل النار بخاري በዘገቡት ከእብነ መስዑድ ማለት ነው ነቢ ስ ስለም ምን ብለዋል መን ማተ ወሁወ የድዑ ምን ዱንላህ ከአላህ ውጭ ያለን ነገር ባላንጣ እየጠራ يموت سو يعني يتجزم لنا دخل النار جهنم جبار جهنم جبار فجيز ويا بركاته هذه سوتشانا بركاته هذه سوتش فجيز مثلا يسوري جوج الله سبحانه وتعالى بجسمين ليعمل كوس الجبار إذن ما أدركه هنا يمتبك عاجل جهنم نوره የምጠብቃቸው ያንን ነው። ሽርክ ትልቅ በደል ነው። ገደል የሚፈት ነገር ነው። እነዚህ የቁርአን አንቀጾችና ሀዲሶች በሙሉ የሚያስረዱት ምንድን ነው? የሰው ልጆች ከዚህ መጠቀቅ እንዳለባቸው፣ ተውሂድን መያዝ እንዳለባቸውና ራሳቸውን መጠበቅ እንዳለባቸው ነው። ጀነት የሚገኘው በተውሂድ ብቻ ነው። ከዚህ ውጪ በሌላ ነገር እገባለሁ የሚል ሰው ካለ ዋሽቷል፣ መንገዱን አላወቀም፣ ተሳስቷል። ባረከላሁ ፊኩም። በሚቀጥለው ትምህርታችንም አሁንም የዚህን ትምህርት አሳሳቢነት በተመለከተ በቀጣይ በስፋት የምናያቸውም ስለሚሆኑ የዛሬውን ትምህርት ግን በዚሁ እናጠናቅቃለን። አላህ ስብሐነ ወተዓላ እንግዲህ ያገናኘን ኢንሻአላህ። የዛሬው የቤት ስራ የሚሆንባቸው ምንድን ነው? የተውሂድ አልኡሉሂያን ወይም ደግሞ ተውሂድ አልኢባዳን አሳሳቢ የሚያደርጉ ነገሮች ምንድን ናቸው ከሚለው ስር ያየናቸው ጥቅሞችን አይተናል። አላህ ስብሐ ወተዓላ ማስረጃዎችን ከሀዲስም አይተናል። በዚህ ስር ዙልም ተብሎ የተጠቀሰው ነገር ምን እንደሆነ ዙልም ማለት በቋንቋም ደረጃ ትርጉሙ ምን እንደሆነ ዙልም ማለት ሽርክ መሆኑን ያብራራው ማን እንደሆነ ይህን ጥያቄ ለመመለስ እንድትዘጋጁ በመጋበዝ የዛሬውን ደርሰን በዚህ አቆማለሁ። وبالله التوفيق والسلام عليكم ورحمة الله وبركاته